وعن ابي هريره رضي الله تعالى عنه عن النبي صلى الله عليه وسلم የአላህ መላእክተኛ ቀርአ ነበሩ ፊ ረከዓተይል ፈጅር ረከዓተይል ፈጅር ላይ ሱብሂ ሁለቱ ረከዓዎች ቀብልያዎቹ ላይ ነብዩ አለይሂ ሰላቱ ወሰላም ቀርተዋል። ከፋቲሃ ቀጥለው መጀመሪያው ረከዓ ላይ ቁል ያ አዩሃል ካፊሩን፣ በሁለተኛው ረከዓ ላይ ደግሞ ቁል ሁወ አላሁ አሐድ ረዋሁ ሙስሊም ሙስሊም ዘግቦታል። ይህንን እየቀሩ ነብዩ አለይሂ ሰላቱ ወሰለም ሰግደዋል ማለት ነው። ብዛት ብዛት ብዛት ይህንን ነው ቀረው ብዛት አነ ነብይ ሰለላሁ ዐለይሂ ወሰለም ቀራ አንብበዋል ቀርተዋል። ከረካዓተይ ልፈጅር ረካዓተይ ልፈጅር ላይ ከሱብሂ በፊት አለችው ሁለት ረካዓ ማለት ነው። ሱናዋ ላይ መጀመሪያው ረካዓ ላይ ፋቲሃ ሲደመር ቁል ያ አዩሃል ካፊሩን፣ ሁለተኛው ረካዓ ላይ ፋቲሃ ሲደመር ቁል ሁወ አላሁ አሐድን ቀርተዋል። ይሄ ረካዓተ ፈጅር ቀብለ ሱብሂ አለችው ረካዓ ላይ ውትርም ላይ እንደዚሁ እነዚህን ይቀሩ ነበር ነብዩ አለይሂ ሰላቱ ሰላም ውትርም ላይ ሁለት ረካ ላይ ነብዩ አለይሂ ሰላቱ ሰላም ይቀሩ ነበር። እነዚህ ሁለቱ ሱራዎች ፊህ ልዕልም ወተውሂድ ወማዕሪፈቱላህ አለበት ተውሂድ አለባቸው ሁለቱ ሱራዎች ማለት ነው። እና ያገናኛቸዋል። በጣም ተውሂድ ላይ የሁለቱም እንትን አለ ግን وعن عائشة رضي الله تعالى عنها قالت كان النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ነበሩ በባህሪያቸው ኢዛ ሶላ ሲሰግዱ ረከዓተይል ፈጅር ረከዓተይል ፈጅርን ከሰገዱ በኋላ ሁለቱን ረከዓ ከሰገዱ በኋላ ከፈጅር በፊት ያለችዋን ሁለት ረከዓ ሱና ከሰገዱ በኋላ እጦጃአ ጋደም ይሉ ነበር። አላ ሸቅል አይመን በቀኝ ጎናቸው በኩል ጋደም ይሉና እንደዚህ ይንፈራሱ ነበር። በቀኝ በኩል ማለት ነው። ወደ ቂብላ እንደዚህ ስትዞርና ወደዚህ ቀደም ብለህ ወደ ቂብላ ያደርጉ ነበር ነብዩ አለይሂ ሰላቱ ወሰላም ሊማ አነ ነብዩ ሰለላሁ ዐለይሂ ወሰለም ማናማ አላ ሸቅህ አልአይሰር በግራ ጎናቸው አልተኙ ለምን በቀኝ ተኙ ለሚለው ለአለሁ ሕክማው ቀልባችን በዚህ በኩል ነው ያለው ይላሉ። በግራ በኩል በግራ በኩል ከተኛ ሰውየው ስልም ነው የሚለው እንቅልፍ ይወስደዋል። ሙሉ በሙሉ እንቅልፍ ይወስደዋል። ይሄንኛው ግን እስቲራ ዝም ብሎ እረፍት ብቻ ነው እንጂ ሙሉ በሙሉ እንቅልፍ አያሰልፍም አያሰልፍም እና ይህን የተለያየ አገላለጽ አላቸው። ለአለሁ የሌሊት ሶላት ለሰገደ ነው ሱና የሚሆንለት። እሱ ግን እንደዛ ነገር አልተናገረም። ነብዩ አለይሂ ሰላቱ ወሰላም የተናገረችው አይሻ ከረካዓተይን ፈጅር ነብዩ ከሰገዱ በኋላ ሶጃ አላ ተክሂል አይመን በቀኝ ጎናቸው አረፍ ሲሉ ነበር። እንደዚህ ይላል። ሱና ነው ማለት በጣም ሱና ነው የሚሰራበት። የተወሰነ ሰው ነው ይሄን البخاري زي جوان كلمة الفراغ أجوتنا؟ إيه؟ بزوء لما وجه اختلاف الله عليك سرابة سرابة أرطال تسطوال من لا ينقر ولكن الآصح أنها سنة مستحبة حارثة ثابتنا سنانا في السرطة إيه؟ ይሰራበታል። إيه؟ ركعتي الفجر هاي سنة سنة كتاب التطوع سنة ركعتي الفجر صلاة الفجر النار ركعتي الفجر رسول الله سنة ሱናውን ሱናውን ተሰግድና አረፍ ትላለህ ኢቃም እስከሚባል ድረስ ነብዩ አለይሂ ሰላቱ ወሰላም ኢዛ አዘነ المؤذن ሙአዚኑ አዛን ሲል ረካዓተይን ሰግዱና በቀኝ ጎናቸው አረፍ ይላሉ ሐታ يقيم المؤذن ኢቃም እስከሚባል ድረስ ከዛም በኋላ ይነሳል። ለምን እንቅልፍ አይወስዳቸውም። ለምን ቀልባቸው አይናቸውን ጨፈን ሊያደርጉ ማለት ነው። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله መላእክተኛ እንዲህ ብለዋሉ እያሉን አቡ ሁረይራ قال رسول الله صلى الله عليه وسلم اذا صلى احدكم الركعتين قبل صلاه الصبح ግልጽ ወደደ አንዳችሁ ረካዓተይን ሁለት ረካዓት ከሰገደ ኢዛ ሶላ በሰገደ ጊዜ አሐዱኩም አንዳችሁ አረካዓተይን ሁለት ረካዓ ቀብለ ሶላት ሱብሒ ከሱብሒ ሶላት በፊት ሁለት ረካዓ ከሰገደ በኋላ ፈሊጠጅዕ አረፍ ሲበል ይተኛ። አላ ጀንቢሂ አይመን በቀኝ ጎኑ በኩል አረፍ ሲበል ብለዋል። አረፍ ሲበል ይሄንን እብኑ ተይሚያ በጣም ضعيف ያደርጉታል። ضعيف ነው። ትዕዛዝ ሳይሆን በትዕዛዙ የመጡት ሐዲሶች ሳቢት አይደሉም ነው የሚሉት። ሳቢት አይደሉም በትዕዛዝ የመጡ በፊዕል በድርጊት ግን አድርገውታል የሚለውን ነው የምንይዘው ነው። በድርጊት ነብዩ አድርገዋል። እጥጃ አላ ሸቀል አይመን ደክሟቸው አረፍ ብለዋል። በቃ ያ ነው ድርጊቱ ነው እንጂ ያለው ኢነማ ሰበተ ቢልዓመል እንጂ ወለይሰ ቢልቀውል ነው የሚሉት በንግግር ያለው ሐዲሱ አይሰብትም ነው የሚሉት ይሄንን ረዋሁ አህመድ ወአቡ ዳውድ ወትርሚዚ ወሰሐሁ ትርሚዚ ሰህ ነው ብሏል ፈለጥፈጀ ማለት እኮ ትእዛዝ እኮ ነው ፈለጥፈጀ ጋደም ይበል አላጀንቢ በጎን አልአይመን በቀኝ ጎኑ አረፍ ይበል እንደዚህ አረፍ ይበል ወደ ቂብላ ማለት ነው ይህንን ነብዩ አለይሂ ሰላቱ ወሰላም አዘዋል። በዚህ ሐዲስ ትእዛዝ ፈለጥፈጀ ማለት ምን ማለት ነው? ጋድም ይበል ከተባለ አልአምሩ ይፈሰሩ ቢሱና በሱና ነው እንጂ እዚህ ቦታ ላይ በዋጅብነት አይደለም የሚፈጠረው። በሱና ነው ማለት ነው። ሳቢት ነው ካልን በኋላ ሐዲሱ ይረጋገጣል። አዎ ሳቢት ነው ሐዲሱ ካል በሱናነት እንጂ በዋጅብነት አይተረጎም። እሱም ዋጅብ አይደለም። ለምን በቀውል የመጡ ሐዲሶች ነብዩ ተኙ፣ በጎናችሁ በቀይ ጎናችሁ ተኙ ብለዋል የሚለው ሐዲስ ሳቢት አይደለም ነው የሚለው። ሳቢቱ የትኛው ነው? ነብዩ አድርገውታል የሚለው ቡኻሪ ላይ የተዘገበው ነብዩ አድርገውታል። አድርጉ ሳይሆን ነብዩ ደከም ብሏቸው ለጊዜው አረፍ ብለዋል የሚለውን ነገር እሱን ነው እንትን ያሉት ሳቢት ያደረጉት። ወላኪን አነሃ ሱነቱን ሳቢተቱ ሙስተሐባ ሱና ናት፣ ይሰራባታል። ሳቢት የጸናች ሱና ይደረጋል። ደሊሉ ጠንካራ ነው። አይሆን አምሩን በሱና ነው መፈሰር ያለበት። ፈለፈጀ ያለውን የተኛ ብሎ በአምር ከተፈሰረ ምን ሊሆን ነው? ወደ ዋጅብነት ነው የሚሄደው። ሱና ነው ሱና ነው እሺ እየገባችሁ ነው የምንቀረው እየገባችሁ ነው وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم የዛሬ ቅራት خلاف ምናምን ነገር ስለማይገባበት ነው خلاف እንደዚህ رأي العلماء وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم وعن ابن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ሶላቱ ሌይሊ መስና መስና የሌሊት ሶላት ሁለት ሁለት ረክዓ ነው። ፈኢዛ ኸሽየ አሐዱኩም አንዳችሁ ከፈራ አሱብሐ ይነጋብኛል ብሎ ከፈራ ሶላ ይስገድ ረክዓተ ዋሂዳ አንድ ረክዓ ይስገድ ቱቲው ለሁ ዊትርን ነጠላ ታደርግለታለች ማቀድ ሶላ እስካሁን የሰገደውን አራት ረክዓ ሰግዶ ከሆነ ይሄ ነገር ፈጅል ይወጣ ነው እንደ ካለ ምን ያድርግ አንድ ረክዓ ይስገድ አምስት ትሆናለች ዊትር ትሆናለች ስድስት ሰግዶ ከሆነ አንድ ጨምር ሰባት ትሆናለች። ስምንት ሰግዶ ከሆነ አንድ ጨምር ዘጠኝ ትሆናለች። አስር ሰግዶ ከሆነ አንድ ጨምር አስራ አንድ ትሆናለች። ሁለት ሰግዶ ከሆነ አንድ ጨምርባት ሶስት ትሆናለች። ቶሎ ውትር በውትር ይዝጋት ማለት ነው። ዊትር ትሆንለታለች። ኢዳ ሶላ አሐዱኩም ሶላቱን ሌሊ መስና መስና የሌሊት ሶላት ሶስት ሶስት ሁለት ሁለት ነው አሉ። فإذا خشي أحدكم አንዳችሁ ከፈራ الصبح መንጋትን ንጋትን ከፈራ ይነጋብኛል ብሎ ከፈራ ሶላ ረከዓተ ዋሂዳ አንድ ረከዓቶ ሊጨምርባት توتر له ما قد صلى እስካሁን የሰገደውን ምን ታደርግለታለች? ዊትር ታደርግለታለች። ከዚህ ላይ ተራው እስከ 40 50 60 እንዲደርስ ይችላል። ምን አገባን የሚለውን ይህም مطلق ሐዲስ ነው ያለው። በቃ ሶላቱን ሌሊ መተና መተና ይሄን ያክል ስገዱ አልተባለም። ولكن የነብዩን አለይሂ ሰላቱ ወሰላም ድርጊት ስናየው ማዛደ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ረመዳን ወላ ፊ ገይሪ አላ 11 ረካ ረክዓ አላ ሰላሰተ ዐሸረ ከዚህ ውጭ የለም ነው። የነቢዩን ፊዕላቸውን ሙቀደም ያደርጋሉ አላ ቀውሊ ከንግግራቸው ይሄንኛው እንደውም ይቀይደዋል እስከ ማለት ይደርሳል። በፊዕል ገድበውታል ይላል። ሶላት ሌይል መተና መተና ለአደራረቡ ሁለት ሁለት ለመሆን እንጂ በኢጥላቅ ዝም ብላችሁ እየተነሳችሁ ሁለት ሁለት ረካ አንድ ሺህ ረካ ስገዱ ማለትም ላይሆን ይችላል። ግን የሚሰገደው የሌሉት ሆነ ሁለት በሁለት በሁለት በሁለተኛው ረካ ማሰላመት ነው ለማለት ተፈልጎ ነው ይላሉ። ማሊክ አይቻልም ነው የሚሉት። አራት ረካ መስገድ አይቻልም ነው ሁለት ሁለት ይችላል አይቻልም አይሆንም ነው ሌሎቹ ሶስቱ አይማዎች ደግሞ ሁለት ሁለት ረካዓ በሁለተኛው ረካ ማሰላመት ይችላል። አራትም ሰግዶ ማሰላመት ይችላል። አንድ ሰው ችግር የለም። ሌሊት ሲሰግድ አራት ረካዓ በአንድ ላይ መስገድ ይችላል። ተባባናል። ማሊክ ግን አይቻልም ያለው ሁለት ሁለት። ለዚህ ይበቃል ያሉት ሰዎች የቡኻሪን መረጃ አምጥተዋል። ለምን ነብዩ አለይሂ ሰላቱ ወሰለም ሶስት ውትር በአንድ ላይ ሰግደዋል። ከሁለት በላይ አምስት ሰግደዋል በአንድ ላይ። ለዚህ አሳቢት አለ። እንግዲህ ሁለት ሁለት በሁለት በሁለት ብታስተላምተው ጥሩ ነው ለማለት ነው እንጂ ጭራሽ አይቻልም ማለት አይደለም። በዛ አንዘጋውን በሩን ነው የሚለው። ለምን ሌላ ደሊል ይችላል። ሁለት ሁለት ቢደረግን አውላ ሶላቱ ሌሊ መትና መትና የሌሊት ሶላት ሁለት ሁለት ረካ ነው። ኢዛ ኸሸ አሐዱኩም አንዳችሁ ከፈራ الصبح መንጋትን ከፈራ ሶላ ረክዓተ ዋሂድ አንድ ረክዓ ብቻ ይስገድ አንድ ረክዓ ብቻ ሶላት የምትባልበት ጊዜ አለ ማለት ነው። አንድ ረክዓ ብቻ አታራሱ ማታ ዊትር የሚሰግድ ሰው ያጋጣሚ ዊትር የሚሰግድ ካለ ኢማሙ ጋር ዊትር አብሮ ከሰግዶ ለሊት መስገድ ከፈለገ የመጨረሻው ሶላት ዊትር እንድትሆንለት ለሊት አንድ ረካ ይጨምርባትና የማታው ዊትር شفع ታደርግለታለች። ከዛም በኋላ የፈለገውን ይስገድና እንደገና ዊትር ይስገድ ይላል። ወደፊት ይመጣል። ተው ሐዲሱ ሙተፈቅ አለይ ቡኻሪ ሙስሊም የዘገቡት ሐዲስ ነው። وللخمسة ለአምስቱ ወሶሐ ብኑ ሒባን ኢብኑ ሒባን ሐዲሱን ሰሂህ ብሎታል። بلفظ የሚለውን ቃል صلاة الليل والنهار ሙተፈቃሉ ላይ የለም። صلاة الليل ብቻ ነው ያለው። بلفظ صلاة الليل والنهار مثنى مثنى ይላል። صلاة الليل والنهار የሌሊትም የቀንም ሶላት مثنى مثنى ሁለት ሁለት ረክዓ ነው አለ። وقال النسائي هذا خطأ نهار የሚለውን መጨመር በጣም ስህተት ነው ይላል። እነ ትርሚዚ منكر ነው። ثقة ውስጥ ያልዘገቡት ነው። ثقة አልዘገቡም። ثقة ታማኝ ሰዎች አይደሉም የዘገቡት ወነሃር የሚለውን የቀንም ሶላት የሚለውን የቀን የሚለውን ብቻ መዘው ይሄ ሲቃዎች አልዘገቡትም ነው ያሉት ትርሚዚ። እነ ዳረ ቁጥኒ ደግሞ ወህም ነው ብለዋል። ሰውየው ዝም ብሎ ተመሳስሎብን ነው የጨመረው እንጂ የለም ብለዋል። ወነሃር የምትለዋል ወነሃር የሚለዋል ነሳኢ ደግሞ ኸጧ ነው። ሌሎች ዑለማዎች ضعيف ነው ብለዋል። ضعيف ነው። ነሃር የምትለው አትጨመርም፣ ሌሊት ብቻ ነው። ቢለብስ ሶላቱል ሌይል ሶላቱ ሌይል የሌሊት ሶላትና ወናሃር የቀን ሶላት መተና መተና የሚለውን ወቃለ ወቃለ ነሳዩ ሀዛ ኸጦን ሀዛ ኸጦን የሚለው የቱን ብቻ ነው? ወናሃር የምትለውን ብቻ ነው። ሶላቱ ሌይል የሚለውማ ከኋለኛ ቡኻሪ ሙስሊም ሙተፈቁ ላይ አለ ታሪክ ነው እሱ። ወናሃር የምትለውን ብቻ አውጥቶ ነው ዳረቁጥኒ ወህም ነው ብሎታል። ቱርሚዚ ሲቃል ዘገበውን ብሏል። ነሳኢ ደግሞ ኸጧ ነው በጣም ስህተት ነው። ነሃር የሚለው መጨመር የለበትም ብሏል። ሳቢት ነው የሚለውን እንደው ብንይዝም እንኳ አዎ ይኑር እንደው ይዝም በቃ እሺ ይኑር እሺ እሺ ይሁን ብለን እንኳ ብንቀበል ማ ከውኑ ባኢሰን በዒፍ ከመሆኑ ጋር እሺ እንቀበለው ቢባል እንኳ ሁለት ሁለት ረካ እንጂ አራት አድርጎ መስገድ አይቻልም ማለት አይደለም። ሌላ ከዚህ የተሻለ በጣም ጠንካራ ሐዲስ ስላለ አምስት ሶስት ሰግደዋል ዘጠኝ ሰባት ግልጽ ነው ተግባብተናል እ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام قال افضل الصلاه بعد الفريضه صلاه الليل افضل الصلاه كصلاه ሁሉ በላጭ بعد الفريضه ከአምስት ወቅት ሶላት በኋላ ሶላቱ ሌሊ የሌሊት ሶላት ነው ብለዋል ነብዩ አለይሂ ሰላቱ ወሰላም ለምን የዛን ጊዜ ሰዎች እስቲራሃ የሚያደርጉበት ሰዓት ነው ግብግብ የሚፈጠርበት ከእንቅልፍ ጋር የሚወዱትን ነገር በጣም ለሚወዱት ነገር መርጦ መነሳት ማለት ነው በዛን ሰዓት ደግሞ ምን አለ ወቅተል እስቲጃባ ዱዓ መቅቡል የሚሆንበት ሰዓት አጋጣሚ አለ። ሌሊት ነው። ከተጃፋ ጅኑብሁም አኒል መዳጅዕ የድዑነ ረበሁም የሚለው ራሱ አለ። ከተጃፋ ጅኑብሁም የሚለው አላህ እንደዛ አድርጎ አወድቷቸዋል። ስለዚህ ሶላት ለይልና የቀን ሶላት ምንም አይነት መልኩ አይገናኝም። ሶላት أفضل صلاة أفضل الصلاة بعد الفريضة ከአምስት ወቅት ሶላት በኋላ በላጭ ሶላት ሶላቱን ለይል ነው። ሶላቱን ለይልና ሶላት ሱብህ ረካዓተል ፈጅር ቀብለ ሱብህ የምትሰግደዋን አወዳድረዋታል። ያንኛውም እኮ خير من الدنيا وما فيها ተብላለች። ነብዩም እጅግ ጥንቃቄ ያደረጉበት ነገር አላየሁም ከረካዓተል ፈጅር የበለጠ ብላለች አይሻ። ስለዚህ ከሶላተል ለይልና ከረካዓተል ፈጅር ማን ይበልጣል ሲባል ሶላቱን ለይል ነው የሚበልጠው። ለምን አፍሱል እያልነት ተነግሯልና ይህን ነግሬያቸዋለሁ አይደል? አፍል ተብሎ የተገለጸው እሱ ነው። ያቺ ደግሞ ይሄ ደረጃ አላት ተብሏል። ያን ደረጃ ያዘች ማለት ሶላት ሌይልን ተበልጣለች ማለት አይደለም። ለምን በላጭነቷ ሳይሆን የተነገረው ደረጃዋ ነው የተነገረው። የአንድ አካል ደረጃው መነገሩ ከሌሎች በጥላቅ ይበልጣል ማለት አይደለም። የዛንኛው ደረጃ ደግሞ ቢነገር ከዛ በላይ ሊሆን ይችላል እና እናውቅ። ስለዚህ አፍሶልያ ይሄ ነው ሶላተል ሌይልን የሚጠቅሰው አክረጀሁ ሙስሊም ሙስሊም ዘግቦታል ሐዲስ قلت انا الله من سجد عدلك من سجد الله عدلك الله تنكر ان الله يا ايه هاي انت عربي يوم بسنة قرأت من وعن ابي ايوب الانصاري رضي الله تعالى عنه ان رسول الله صلى الله عليه وسلم قال يا الله ملاك تنيا اندي بالوالد አልዊትሩ ዊትር አሉ ነብዩ አለይሂ ሰላቱ ወሰላም ሐቁን ሐቅ ነው መብት ነው እንደ ግዳጅ ነው ተብሎ ሊተረጎም ሐቅ ተገቢ ነው ማለት ነው። ዊትር ተገቢ ነው። አላ ኩል ሙስሊም በእያንዳንዱ ሙስሊም ላይ ተገቢ ነው። መን አሐበ የወደደ ደስ ያለው አዩትረ ውትር ማድረግ የፈለገ የኸምሲን በአምስት ፈሊፈዓል ያድርገው። ወመን አሐበ የፈለገ ደስ ያለው አዩትረ ቢሰላት በሶስት ውትር ማድረግ የፈለገ ፈሊፈዓል ያድርገው። ወመን አሐበ የፈለገ አዩቲረ ዊትር ማድረግ የፈለገ ቢዋሂዳ ባንድ ይፍዓል ያድርገው ገር የለም። ለምሳሌ ተራዎች ስምንት ትሰግዳለህ፣ ሌሊት ተነስተህ ስንት ትሰግዳለህ? ሶስት ትሰግዳለህ ማለት ነው። ስድስት ከሰገድክ ሌሊት ስንት ትሰግዳለህ? አምስት ማለት ነው። ነገር የለም አምስቱ ውትሮች ይሆናሉ። ሌላው ሌላው በበረካ ሆነን ማለት ነው። ይችላል አስራ አንድ መሆን አለበት አጠቃላይ አስራ አንድ አስራ አንዱም እንደ ዊትር ማድረግ ይቻላል ችግር የለም። ቀን ለይቶ መስገድማ ችግር አለ። በጣም በጣም ይከለከላሉ። ቀን ለይቶ መስገድ ኸሚስ አጋጣሚ በዛው ግን መንገድ አይባልም፣ ክልክል ነው። እንደዛ አይነት አንድ ነገር ከጀመረ ነብዩ አለይሂ ሰላቱ ወሰላም لا مثل فلان ስንጠተን ተናገሩት። እንደ አብደላህ እንደ እንትና እንዳትሆኑ ለሊት ሰግድ ነበር ለሊት መስገድን ትቶታል ብለዋል ነብዩ አለይሂ ሰላቱ ላተኩም ምስለ ፉላን እንደ እከሌ እንዳትሆኑ ሶላት ለሊት ሰግድ ነበር ትቶታል አቋርጦታል አንድ ነገር ከጀመሩ መዋበባ የግድ ያስፈልጋል አሐቡል አዕማል ኢለላህ ማዳማ አለይህ ሳሒቡ አው አሐቡ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ማዳማ አለይህ ሳሒቡ ሰውየው የቀጠለበትና የተወሰደበት መሆን አለበት እዚህ ነው አንድ ጊዜ ሲመረቅን ሰው አርባ ምናምን ሀምሳ ምናምን ሊሰግድ ይችላል። እንደዛ አይደለም። ዋናው ትንሽ ስም አታራሱ አስራ አንዱን ረካ እኔ ሁልጊዜ አልችለውም፣ በቃ አቅሜ አልችልም ካለ በሶስት በሶስት በአምስት በአምስት ሰባት ሰባት መስገድ ይቻላል። ችግር የለም። ለሊት መነሳት አልችልም ካለ ማታ ሶስት ረካ ከኢሻ በኋላ ሰግዶ ቢተኛ ችግር የለም። እነሳለሁ ብሎ ከተኛ ይጻፍለታል። በእንቅልፍ ጋር ይጻፋል። ለሊት እነሳለሁ ይሰግድ ከሆነ ችግር የለም። ከአስራ አንድ ረካ አልጨፈራል አፍቶሎ አስራ አንድ የለም። በሀጁና ተራው የሚባል እኮ የለም። ሀጁና ተራው የሚባል የለም። እንደው እንግዲህ አንድ ለሊት መስላት ለሊት የምትሰግድ ከሆነ ማታ በጣም ጭቅጭቅ አስነስቷል። የበይነ ሙሐዲቴ ለዛ የለም። ሁለት ጊዜ የምትሰግድ ከሆነ ለማታ ማታ ተራው ሰግደ ለሊት ታጅር የምትሰግድ ከሆነ ሀዲ ቢድዓቱ ሙንከር ላታሪፈዋል። በጣም ያልገባና አካሄድ አንደኛው ነው። በዛ አይነት የለም ወይ ለሊት ትሰግዳለህ ወይ ማታ ትሰግዳለህ። ተሐጁድና ተራዊህ የሚባል እኮ የለም ልዩነት አንድ እኮ ነው። ተኝተህ ስትነሳ ተሐጁድ ይባላል። ከእንቅልፍ በፊት ስትሰግደው ምን ይባላል? ተራዊህ ይባላል። ተራዊህ እኮ ማለት ይሄ ብሎ ማዕና ትርጉም እኮ ነው። የትርጉም ስም እኮ ነው። በአራቱ ረካዓ መካከል እረፍት መውሰድ ማለት ነው። የተወሰነ ራቅ ያለ ልዩነት አለ፣ ትዘክራለህ። ከአባ አካባቢ ከሆንክ ደግሞ ተነስተህ ትጠውፋለህ። ምንም አይደለም ስሙ ነው። ማለት ራሱ ነው። ከንቅልፍ በኋላ ከሰገድከው ተሐጅድ ይባላል። ከንቅልፍ በፊት ከሰገድከው ተራዊህ ብለህ ትጠራዋለህ። ምንም አይደለም። ያ ሶላተ ሌይል ነው የሁለቱም ተሐጅዱም ተራዊሁም ይህንን ሰግደው በረመዳን የምንሰግደው እኮ ያጋጣሚ ረመዳን ስለሆነ አጅሩ በጣም ስለሚጨምር እንሯሯጥ የሚል እንጂ በዛን ጊዜ እኮ አይደለም ተራ ሁል ጊዜ እኮ ነው የሚሰገደው። እድሜ ልክ የሚሰገድ እኮ ነው። እና ሁለት ጊዜ ደግሞ የለም። ሌሊት ማታ ተሰግዶ እንደገና ለተሐጅድ የሚባል ነገር ሌላ ብቻ የለም። ማታ ኢሻን ትሰግዳለህ፣ ትተኛለህ፣ ሌሊት ተነስተህ ተሐጁድን አብረህ እዛው ስገድ ይቻላል። هذا هو الثالث هذا هو الثالث للمحدثين شيخ الألباني በጣም ያወቁት ነው እኛ አንድ ምንድነው ልዩነት ያመጣ ነው? ተራዊህ የሚባል ነገር አለ ራሱን ይቻላል። እንደገና ተሐጁድ የሚባል ደግሞ ሌላ አዲስ ነገር እንደውም አስረ ለአኺር ላይ ሌላ የተመሰረተ የሚመስል ነገር አለ። ማለት ምን መሰላችሁ? ያ በአስር በሀያዎቹ መካከል ላይ ስንሰግደው የነበረው ተራዊህ አሽረል አዋክር ላይ ደግሞ ሌሊት አኺር ሌይል ላይ እናምጣው የዱዓ ሰዓት ስለሆነ በሚል ቦታው ተቀይሮ እንጂ አንድ አይነት ነው። ተባባል እ አዎ ይቻላል ይቻላል ችግር ها በሚነሳ ሰዓት ብቻ አይ ሙሉን ትቶታል ሰውየው ሰውየ ሙሉን አቋርጧል። ግን አሁንም ሙዳዋማ መኖር አለበት፣ ጥንቃቄ መኖር አለበት። የአጋጣሚ አንዳንድ ጊዜ የምናደርገው ነገር ምን አለ መሰላችሁ አይሰገድ ማለት አይደለም ግን أحب الأعمال የሚሆንልን ሙዳወማ ብናደርግበት ነው ማለት ነው እንጂ የማትቀጥልበት ከሆነ አትስገድ ማለት አይደለም። አንዳንድ ጊዜ final exam አካባቢ ለሊት ለሌት ብዛት እንንከተከታለን። እዛን ሰዓት ልንሰግዳት ምን እንችላለን። ሌላ ጊዜ ደግሞ እንቅልፍ እንትን በሚልበት ሰዓት ልንፈውን ይችላል። እንደዛ መሆን የለበትም ለማለት ነው። በቃ እንዘውትርበት ለማለት እንጂ ቢሰግድ ሰውየው ተቀባይነት የለውም ወይ ክልክል ነገር እየሰራ ነው ማለት አይደለም። مم. Hmm. Hmm. እንደዛ አይነት ፕሮግራም ነው ያውጣው። በቃ ፕሮግራም ያውጣ። ሲመቸኝ እሰግዳለሁ፣ ካልተመቸኝ እተኛለሁ። አይ በቃ ይጀምር፣ ዝም ብሎ ይቀጥል። እንደሌላ ሰላም በቃ ሶላት የለም ከዛም በኋላ ይችላል። ምን ችግር አለ? ምን ችግር የለም። በጣም ይተኛል። በፊት በጀርባውም ይተኛል። ኧረ ችግር የለም ምን ችግር የለም ዊትር ሰግዶ ሰውዬ መንቀሳቀስ ምን አለ? እ ሶላት እ ተሽዊሽ የሚሆን ከሆነ ክልክል ነው። ተሽዊሽ የሚሆን ሰዎችን ማስባ ነው፣ ወይም ደግሞ እንቅልፍ የተኙ ሰዎችን መረበሽ። እንዲያውም ተሽዊሽ ከሆነ በሲር ነው መቅረት ያለበት። አሁን እሷ ራሷ ልንቀር ምን አይ ማታ ተሰግዶ እኮ ጥሩ ነው። ዊትሩን ለሊት ይሰግዳል። ማታ አብሮ ተራው ማታ አብሮ ይስገድ ለሊት ይሰግዳል። ግን ኢማም ጋር መጨረስ ነው ደግሞ አፍሱል ተራዊ ምናምን ስንሰግድ ኢማም ጋር መጨረሱ አፍሱል ይሄን ወደፊት እኮ ይመጣል ብዬ ነው ገና ራሱ ምስል ይመጣል ማለት ማታ ስምንት ሰግደ ማታ ስምንት ሰገደ ታህጅ እንትን ተራዊ አብሮ ስምንት ሰገደ ከዛ ሄደ ተኛ ለሊት ተነስቶ ሶስት ብቻ ነው የሚሰግደው ሌላ የለም ታህጅ እንደፈለገ ቢሰግድ እንሱራን ብቻ ነው የሚሰግደው። ግን ለሊት ተሐጁድ የሚሰገድበት ቦታ ሂደህ የምታድር ከሆነ ማታ አትስገድ፣ ተራዊህ አትስገድ ከማንም ጋር በቃ ተኛ። ምክንያቱም ሁለት ጊዜ አትስገዱ ነው። ማታ በተራዊህ ስም ተሰገደ፣ ለሊት በተሐጁድ ስም ስንት ረክዓ ነው? ምንድን ነው የተሰገደው? እንደዚህ መሆን የለበትም። ይቺ ትልቅ ቢድዓ ናት። አላገኘናትም ነው ያሉት ሼኹል አልባኒ የለም እንደዚህ አይነት ማታ የምትሰግድ ከሆነ ለሊት ተሐጅድ ለሊት የሚባል ሌላ ነገር የለም። አከረ ለአስር ላይ የሚመጣ ተሐጅድ የሚባል የለም። ተሐጅድ የሚባል ማታ ተራዊ ለሊት ተሐጅድ የሚባል የለም። ማታ ተራዊ ሁንቶ ያንን ተራዊህን ለሊት ቀየርከው ማለት ነው። ተሐጅድ በልና ስያሜ ስጠው። ተሐጅድ ማለት በዕደን ነውም ከእንቅልፍ በኋላ የሚሰገድ ማለት ነው። ያ ተራዊ ከእንቅልፍ በኋላ ስለሰገድከው ነው ተሐጅድ የተባለው። በቃ ሌላ ነገር የለም። ተግባባን አይደል ያልኳችሁ? በቃ የሚሰራኛ የምንሰራው ብዛት ይሄ ነው። ማታ አብረን ከኢማሞች ጋር ምን እንሰግዳለን? ተራዊህ እንሰግዳለን። ሌሊት ደግሞ ተሐጅድ ብለን እንሄዳለን። ሁለት ጊዜ አይሰራም። ሁለት ጊዜ ስራ ሌሊት ስገድ 11 ረካዓ ከኢማሞች ጋር ሄደ ስገድ። 11ን ረካ ለመጠበቅ ማለት ነው። አይ አርባ ረካም አምሳ ረካም በመጥለቁ ሄደን ይቻላል ካልን ሌሊትም ሰግዶ ማታ ከኢማሙ ጋር ሰግዶ እዛም ይሰግዳል። አይ ረካ ገደብ ስለሌለው ግን አስር ይሄንኛው የለም ነብዩ ግማሽ ማታ ሌሊት ደግሞ የተወሰነ ደረጉበት ታሪክ አይደለም። ታጨቃጭቅ ነበር ይሄ መስጊድ ስለሚባል እ واضح وعن ابي ايوب الانصاري رضي الله تعالى عنه ان رسول الله صلى الله عليه وسلم قال الوتر حق وتر حق ነው وتر حق ነው ከሚለው ላይ ዋጅብ ነው የሚሉ ወስደዋል አቡ ሐኒፋን ይመስል ዋጅብ ነው من لم يوتر فليس منا የሚል ሌላም አለ። ዊትር ያልሰገደ ከኛ አይደለም። ነብዩ አለይሂ ሰላቱ ወሰለም ያሉትና ይሄንን ይዘው ዋጅብ ነው ብለው ተናግረዋል። ሶስቱ አይማዎችና ጅምሁር ዑለማ ግን ዋጅብ አይደለም አሉ። ዊትር ሱና ነው። ለምን? ነብዩ አለይሂ ሰላቱ ወሰለም አዕራቢዩ መጥቶ ሶላት ምንድን በእኔ ላይ አላህ ግዳጅ ያደረገብኝ ብሎ ከተውሂድ በኋላ ሲጠይቃቸው እነላህ ተዓላ እፍተረደ ዐለይከ ኸምሰ ሰለዋትን ፊል ወለይላ በሌሊትና በቀን አላህ አምስት ወቅት ሶላት እንድትሰግድ አዟሃል አሉ። ለይሰ አለየ ገይሩሃ ሌላ ከዚህ ውጭ ምንም የለብኝም ከአምስት ወቅት ሶላት ውጭ አላቸው። ቃለ ነአም አዎ ኢላ አን ተጠወዐ በራስህ ፈቃደኝነት ከሰጠህ እንጂ ከሰገድክ እንጂ የለብህም ብለውታል። ስለዚህ ውትር አልነገሩትም ነብዩ አለይሂ ሰላቱ ወሰላም። ውትር ዋጅብ አይሆንም፣ ዋጅብ አይደለም። አልውትሩ ሐቁን አላ ኩሊ ሙስሊም በሙስሊሞች ላይ ሐቅ ነው፣ መብት ነው፣ በቃ ተገቢ ነው። على كل مسلم لا بي مسلم لا وتر مسجد تجارينا عام تجاري ما الدرجة اللي بس نتبرت على من أحب يوجد أيوتي لدي خمسين فليسعى عمس وتر مسجد فلبي عدل ومن أحب أيوتي لدي ثلاث فليسعى ومن أحب أيوتي لدي واحدة فليسعى يا رجل قبل من عليه الصلاة والسلام رواه الأربعة إلا الترمذي وصحب ابن حبان ورجح النسائي وصفه حديث موقوف نو يلالو لكن الحديث متصل موصل مرفوع መርፉዕ ይደርሳል በሌላ ሰነ ዋና ልጅ ብን አቢ ጣሊብ ረዲየላሁ ተዓላ ዐንሁ ቃል የአልይ ሐዲስ ራሱ ዊትር ዋጅብ ላለመሆኑ በጣም ጠንካራ መረጃ ይሆነናል። ለምን? لأنه من الخلفاء الراشدين الأربع عليكم بسنتي وسنة الخلفاء الراشدين المهديين ብለው ነብዩ አደራ ካሏቸው ከአራቱ እንትኖች ውስጥ ከኸሊፋዎች ውስጥ አንዱ ነው አሊ አሊ ዋጅብ አይደለም ካለ ዋጅብ አይደለም ማለትም ራሱን እንከተል እንችላለን። ለይሰል ዊትሩ ዊትር አይደለም የሐትሜን ዋጅብ ግዳጅ አይደለም። ሐትም ማለት የማይቀር የማይቀር ነገር አይደለም። የሐትምን ዋጅብ ግዳጅ አይደለም። ከሀይአትን መክቱባ እንደ መክቱባ ዋጅብ አይደለም። ወላኪን ነገር ግን ሱነቱን ሱና ነው። ከነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱሉ የመሰረቱት የራሱ የሆነ አካሄድ መንገድ ነው እንጂ እንደ መክቱባ ዋጅብ ነው የተወው ይወነጅላል አይባልም። رواه النسائي والترمذي وحسنه والحاكم وصححه ابن تيمية ግን ዊትር የተወ قبل الفجر የተወ ዊትርና قبل الفجر እነዚህን የተወ ቱረዱ ሸሃደት ሆናል ምስክር መሆን አይችልም ብለው ለምን ዋጅብ ነው ወደሚለው ደረጃ ያስሄዳል። ብዙ ሐዲስ መለም ይትር ፈለይሰ ሚና ብለው ነብዩ ከኛ አይደለም ውትር ያልሰገደ። ይህን ይህንን ስታየው የአንድ ሰው የሙሉነት መገለጫ ይሆናሉ። ቢያንስ ቢተዋቸው ባይጎድልም እንኳ በጣም የሙሉነት መገለጫ ስለሚሆኑ የአንድ ሙስሊም ጠባይ መገለጫ ናቸው። الوتر حق على كل مسلم ያሉ እያንዳንዱ ሙስሊም ተገቢና ማድረግ ያለበት ነገር ነው። ውትር ውትር ካልሰገደ ركعتي الفجر ን ከተወ አንድ ሰው ቱረዱ ሸሃደቱ ምስክርነቱ ራሱ አይበቃም ትንሽ ዘንጋ ያለ ሰው ነው የዘነጋ ጉጉት የለውም ማለት ነው የሆነ የጀነትና የእንትን ፍላጎት ላይ ትንሽ ወረድ ያለ ነው እያሉ ነው ለነሱ ለነሱ ሐሰናቱ አብራ ሰይአት ሙቀረቢን ይባላል ዋና ልጅ رواه النسائي والترمذي وحسنه والحاكم وصححه وعن جابر بن عبد الله عنه أن رسول الله صلى الله عليه وسلم نبي عليه الصلاة والسلام قام في شهر رمضان برمضان ወር ቆሙ እዚች ላይ የተራዋህ ስለሆነች ነገ በስፋት እናየዋለን ኢንሻአላህ ጥያቄውን እዚህ ይበቃናል ሰላም አለይኩም ወራህመቱላሂ ወበረካቱ ተራዊህ ጋር ስለሚያዝ ነገ እናያለን